قل إن الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم دين الأنبياء عليهم الصلاة والسلام واحد دين الأنبياء የነቢያት دين እምነት ይላል عليه عليهم الصلاة የአላህ ስብሓንሁ ወተዓላ ውዳሴና ወሰላም የአላህ ስብሓንሁ ወተዓላ ሰላም በእነሱ ላይ ይሁንና ዋሂድ ስንት ነው?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 يا أمة محمد ለእናንተ እኮ ተደነገገላችሁ ሚነዲን ከእምነት ማወሳ ብሄ ኑሐን በእሱ ኑሕን አደራ የተባለበትን ወለዚ አውሐይና ኢለይክ ወደ አንተ እኮ አምላካዊ መልእክት የላክ ነው ወማ ወሳ የላክንበትን አደራ ያልንበትን ወማ ወሰይና ብሄ ኢብራሂም ኢብራሂምም ማለት ነው ምን ያልንበት አደራ ያልንበትን ነው አው የደነገግ ነው እምነት ወሙሳ ወዒሳ ለማ ለሙሳም ለዒሳም ያ እምነት ምንድነው የተደነገገው አናቂሙ ዲነ እምነትን አቁሙ ወላ ተተፈረቁ ፊህ ባቋቋማችሁት በዛ እምነት ላይ ደግሞ ምን አትበሉ አትለያዩ ይላል وقال تعالى الله سبحانه وتعالى برلا القرآن أنكس دقم من الال يا أيها الرسل كلوا من الطيبات واعملوا صالحا إني بما تعملون عليم وإن هذه أمتكم أمة واحدة وأنا ربكم فاتقون እናንተ ሩሱሎች አለ አላህ ስብሓን ወተዓላ እናንተ መልእክተኞች ሆይ ኩሉ ሚን አጠይባት ከመልካም መልካም ብሉ ወዕመሉ ሳሊሐን መልካምንም ስራ ስሩ ኢኒ እኔ እኮ ቢማ ተዕመሉነ ዓሊም በምትሰሩት ነገር ምንድነኝ አለ አዋቂ ነኝ ይላል አላህ ወኢነ ሀዚህ ኡመትኩም እነሆ እኮ ይሃችሁ ኡማችሁ እና ሀዚህ ኡመትኩም እነሆ ይህቺ ኡማችሁ ህዝቦቻችሁ ኡመተን ዋሂዳ አንድ ህዝብ ነበረች ኡመተን ዋሂዳ አንድ ህዝብ ነች ወአና ረብኩም ፈተቁን እኔም ጌታችሁ ነኝ እኔ ምን በሉ ፍሩ ይላል ናም ወቃለ ነቢዩ ስለ ላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ሰላም ደግሞ በተከበረው ሐዲታቸው ምን አሉ? ኢና መዓሽረ ልአንቢያ እኛ እኮ የነቢያት ስብስቦች እኮ ديننا واحد እምነታችን አንድ ነው አሉ። والأنبياء አንቢያዎች አሉ ነቢ عليه الصلاة والسلام إخوة لعلات إخوة ምንድኖች ናቸው? ወንድማማቾች ናቸው። ሊዓላቲን ቢአላቲን ሲል ምን ማለት ነው? ከማ ሂያ ውሃ አልሙክተሊፈ ማለት ሁኔታዋም የተለያየ ቢሆንም ማለት ነው። አልአንቢያ እኽወት ወንድማማቾች ናቸው። ሊአላቲን ምን ቢሆንም ሐላቸው የተለያየ ቢሆንም ማለት ነው። ዋን ምንድናቸው ወንድማማቾች ናቸው አሉ ነቢ አለይሂ ሰላት ሰላም እንግዲህ ሸሪያቸው ሐላቸው ሁኔታቸው ቢለያይም ማለት ነው ተግባባን ወዲኑ ልአንቢያ ሁወ ዲኑ ልእስላም የአንቢያዎች እምነት ማለት ምንድን እሱ እስልምና ነው አለዚ ላ የቅበሉ ላሁ ገይረህ አላህ ስብሓን ወተዓላ ከእስልምና ውጭ የማይቀበለው የሆነው እምነት ያው እስልምና ነው ወልእስትስላሙ ሊላህ እስልምና ስንል ደግሞ ለአላህ ስብሓነ ወተዓላ ፍጹም ታዛዥ መሆን ነው ቢተውሒድ በተውሒድ ወልንቅያዱ ለሁ ቢጣዓ ወልንቅያዱ መከተል ወይም መጎተት ማለት ነው ለሁ ለሱ ለአላህ ቢጣዓቲ በምኑ በትእዛዙ መጎተት ወይም ደግሞ መከተል ማለት ነው ወልኹሉሱ ሚን ሽርኪ ወልኹሉሱ መጥራት ነው ሚን ሽርኪ ከሽርክና አህሌ ከባለቤቶቿ ከምን ከሽርክ ባለቤቶች አህሎች ማለት ነው ቃለ ተዓላ አን ኑሕ አላህ ስብሓንሁ ወተዓላ ስለ ኑሕ ሲናገር ምን ይላል? ኑሕ ምን ብሎ ተናገረ? ወኡሚርቱ አን ነኩነ ሚነል ሙስሊሚን ታዝዣለሁ ከሙስሊሞች ሆን ዘንድ ይላል። وقال عن إبراهيم إذ قال له ربه أسلم قال أسلمت لرب العالمين إذ قال له ربه ጌታው ባለው ጊዜና ለኢብራሂም አስሊም ስለም እጅግህን ስጥ ሲባል አለ አስለምቱ ለረብል ዓለሚን ለዓለማት ጌታ ለአላህ ስብሓነ ወተዓላ ታዛዥ ሆኛለሁ እጅግህን ሰጥቻለሁ አለ ቃለ ሙሳ ስለ ሙሳ ደግሞ አላህ ሲናገር ምን አለ ወቃለ ሙሳ ያ ቀውሚ ብሎ አለ ህዝቦቼ ወይ ወቃለ ሙሳ ያ ቀውሚ ህዝቦቼ ወይ አለ ሙሳ ኢንኩንቱም አመንቱም ቢላህ በአላህ አምናችሁ እንደሆነ ፈዐለይህ ተወከሉ በሱ ተመኩ ኢንኩንቱም ሙስሊሚን ሙስሊሞች ከሆናችሁ ማለት ነው وقال عن المسيح ስለ መሲሕ ዒሳ ደግሞ ምን ይላል وإذ أوحيت إلى الحواريين وإذ أوحيت አምላካዊ መልእክትን በላኩ ጊዜና መልእክትና ወደ እነሱ ባወረ ወደማ ኢለል ሐዋርይነ ወደ ደቀ መዛሙርት ደቀ መዛሙርት ነው የሚባለው። ወደ ምኖች ወደ ምንድን የሚባለው ደቀ መዛሙርት ታውቃላችሁ አይደለ? አስሓብ እንደማለት ነው አይደለ እንዴ? አስሓብ ባልደረቦች ማለት ነው። የማን አጋዦች? ደቀ መዛሙርት ነው የሚባሉት። ግልጽ ነው። የዒሳ አንአሚኑ ቢ በእኔ መኑ ብዬ አምላካዊ መልእክትን በላኩላቸው ጊዜና በእነሱ ወደ እነዛ ደቀ መዛሙርቶች ወቢረሱሊ በመልእክተኛዬም እመኑ በተባሉ ጊዜና ቃሉ ብለዋሉ አመና አምነናል አሉ አምነናል ብለው ለዒሳ አሉት ወሽሃድ መስክር ቢያንና ሙስሊሙን እኛም ሙስሊም መሆናችንን መስክር በማለት አሉ ነው وقد قال تعالى الله سبحانه وتعالى برقت بلون من تقدم من الأنبياء ስለተቀደሙት ማለት ነው ስላለፉት ማለት ነው አንቢያዎች ሲተርክ ሲናገር وعن التوراة እንዲሁም ስለ ተውራት አላህ ስብሓንሁ ወተዓላ ሲናገር ሚላል يحكم بها النبيون يحكم بها النبيون الذين أسلموا للذين هادوا يحكم ይፈርዳሉ ቢሃ በሷ በተውራት النبيون ነቢያቶችም الذين أسلموا እነዛ የሰለሙት በተውራት ይፈርዳሉ الذين هادوا ለነዛ ለአይሁዳን ማለት ነው ግልጽ ነው ለለዚነ ሃዱ ማለት እዚህ ጋር ለነዛ አይሁዳን ይፈርዳሉ እንግዲህ በሱ የሚፈርዱት ምንድነው ዲናቸው ስንት ስለሆነ ነው አንድ ስለሆነ ነው በሱ የሚፈርዱት ማለት ነው ሸሪያው ብቻ ነው እንጂ የተለያየው ትክክለኛ ተውራት እንጂል ተውሂድ ይዘቱ የአቂዳ ሁኔታው ሁሉም ምንድነው አንድ ነው ቃለ ተዓላ አመሊኪህ ሰባ አመለከቲ ሰባ አላህ ስብሓንሁ ወተዓላ ያቺ የሰባ ምን መሊክ ምንድነች መሊካ የሆነችዋ ንግስት ግልጽ ነው የነበረችዋ ስለ እሷ ሲናገር ምን ብላ አለች እሷ ረቢ እኒ ظለምቱ ነፍሲ ወአስለምቱ መዓ ሱለይማን ሊላሂ ረቢ ልዓለሚን ስሟ ብልቅስ ነው የሚሏት እንደዛ ይላሉ የተለያየ ስሟ እንዲህ ነው የሚባለው ይላሉ ግልጽ ነው ንግስት ነበረች በማን ጊዜ በሱለይማን አይደል ምን አለች ጥሪ አድርጎላት ነበረ በማን አማካይነት ጥሪውን የላከላት ዳዕዋውን በሁድሁድ አማካይነት ደብዳቤ ልኮ ሁድሁድ እንግዲህ ጣል አርጎ መጥቷል ማለት ነው ያንን አንብባ ያው መጨረሻ ላይ እስልምናን እንደተቀበለች ያሳያል ይላል ምን አለች ረቢ ጌታዬ እኒ ظلمت ነፍሲ ነፍሴን በድያለሁ ዋስለምቱ ሰልም ያለው እጅግሬን ሰጥቻለሁ ታዛዦኛለሁ مع سليمان كسليمان قال لله رب العالمين ለዓለማት ጌታ ለሆኑ አለች والإسلام هو دين الأنبياء جميعا እስልምና ሲባል የአንቢያዎች ሁላ ምንድነው እምነት ነው ማለት ነው ወልስትስላሙ ሊላሂ ዋህዳ እሱ ምንድነው እጅ እግርን ስብሓን ወተዓላ መስጠት ወይም ታዛዥ መሆን ማለት ፈመን ስተስለመ ለሁ ለአላህ ስብሓን ወተዓላ ታዛዥ ሆነ ወሊይሪህ ለሌላው ካነ ሙሽሪክን ሙሽሪክ ነው የሚሆነው ለአላህም ታዛዥ ሆኖ ለሌላም ደግሞ ታዛዥ ቢሆን ሙሽሪክ ይባላል ومن لم يستسلم له لا الله دعمه تازج يالونه كان مستكبرا فراتين يبالل وكل من المشرك والمستكبر عن عبادة الله كافر ايان داندو مشرك مونا فراتين اللهم بما ملك لي كهدينا جولا اللهم بما جزات لي كهدينا جولا والاستسلام لله لا الله سبحانه وتعالى جكر المستد تازج مون يتضمن عبادته وحده السنبتشا مملك يميلون رس يم يكتتنا يتضمن وحدة واحدة وأن يطاع واحدة فبتشن ينتم السنبتشا نمتازنس وذلك يهون انقري أن يطاع في كل وقت بيان داندو جزيوش اللهم قزاتنا بيان داندو وقتوش بفعل ما أمر به ያዘዘውን በመተግበር ፊ ذلك الوقت በዛ ወቅት ግልጽ ነው በማንኛውም ወቅት فإذا أمر في أول الإسلام በእስልምና በመጀመሪያው ጊዜ ግልጽ ነው የመጀመሪያው እስልምና ጎህ ፈንጠቅ ሲል ማለት ነው ካዘዘ ቢአዩ ስተቅበለ በይቱል መቅደስ በይቱል መቅደስ ማለት ነው እንዲቀጣጩት እንዲሰግዱ ሰሃቦችን ማዘዙ ሊታዘዙት ይገባል ثم أمر بعد ذلك باستقبال ካዕባ ከዛ ደግሞ አላህ ስብሓን ወተላ የመጀመሪያው ወደ ቤተል መቅደስ ዙሮ መስገድን ሻረውና ወደ ካዕባ ዙሮ አለ በዚህ ጊዜም ትእዛዙን እሺ ብሎ ወደ ካዕባ ዞሮ መስገድም ትእዛዝን መፈጸም ነው ካነ ኩሉ ምን አልፊዕለይኒ ሒነ ኡሚረ ቢህ ዳኪላን ፊ ልእስላም እያንዳንዱ እነዚህ ተግባራቶች ወደ ቤተል መቅደስ መስገድም ወደ ካዕባ መስገድም ትእዛዞቹን መፈጸም በታዘዙ ጊዜ ምንድናቸው በእስልምና ውስጥ የሚገቡ ናቸው ፈዲኑ ሁወ ጣዓ እምነት ሲባል ዝም ብሎ በቃ እምነት ብሎ መሸለል ብቻ ليس الدين بالتمني ولا بالتحلي። ولكن الإيمان ما وقر في القلب وصدقه العمل ነው ስለዚህ ዲን ሲባል طاعة ነው መታዘዝ ነው ሳይታዘዝ ሰውየው ዲን እምነት አለኝ ማለት አይችልም وكل من الفعلين عبادة لله። እነዚህ ሁለቱም ሁለቱም ሲላችሁ ምንድነው ወደ በይተል መቅደስ ዙሮ መስገድ ምን ወደ ካዕባ ዙሮ መስገድ ኢባደቱ ሊላህ ወኢነማ ተነወዐ እነሆ እኮ በየአይነቱ የሆነው ተነወዐ ማለት የተለያየ ገጽታ የያዘው ባዕዱ ሱወር ልፊዕል የአንዳንድ ተግባሮች ገጽታ ነው ግልጽ ነው የተለያየ ገጽታ የያዘው ተወጁህ ልሙሰሊ እሱ ምንድ ነው የሰጋጁ መቀጣጨት ነው ተወጁህ ልሙሰሊ ሰጋጁ መቀጣጨቱ ነው ትእዛዙ ግን ወይም አዛዡም አንድ ነው አረለ እንዴ ትእዛዙ ምንድነው ዙሩና ስገዱ ነው ወደዚህ አዛዡም አንድ ነው አረለ እንዴ ግን የታዘዘው ነገር ነው ምን ያለው የተለያየ ከዛሊከ ሩሱሉ ዲኑሁም ዋሂድ የሩሱሎችም እምነት አንድ ነው ወይም ተነዋዐት ሸሪዓ ወልመንሃጅ አዎ ሸሪዓቸው ግጋቸውና አካሄዳቸው ግልጸው ሚንሃጅ ማለት አካሄድ አይደል ምኑ ቢልም ቢለያይም እምነታቸው ግን አንድ ነው ወልወጅህ አቅጣጫው ወልመንሰክ ኢባዳውን የመፈጸም ሁኔታ መንሰክ ማለት አምልኮን የመፈጸም ሁኔታ ቢለያይ ፈኢነ ዛሊከ እነሆ እኮ ይህ የተለያየ أملكوني مفتصموني تا باللايم فإن ذلك لا يمنع أن يكون الدين واحد أمنته عند مهنن ميكالكل أيد اللملة كما لم يمنع ذلك في شريعة الرسول واحدا كما لم يمنع أن ذلك لولا ذلك يه في شريعة الرسول بملك تنيوش من هلق قاتلين الواحد عند مهنن من مالتنا؟ ዲኑ አንድ ሆኖ ህግጋቱን ደግሞ አንድ መሆንን አለመከልከሉ ማለት ነው። ከማ መሰልና ቢስቲቅባል በይተል መቅደስ ምሳሌ አድርገን እንዳቀረብ ነው በይተል መቅደስን ተቀጣጭቶ መስገድ አወለም በመጀመር መስትቅባሉል ካዕባ ካዕባን ደግሞ ተቀጣጭቶ መስገድ ተደነገገ ታኒየም በሁለተኛ ጊዜ ፊ ሸሪዓቲ ሙሐመድ ሰለላሁ ዐለይሂ ወሰለም ስለዚህ እርስ በራሱ እምነታቸው ይጠራመሳል አይባልም ማለት ነው። ይለያያል ማለት አይቻልም ይላል። ፈዲኑ ለአንቢያ ዋሂድ የአንቢያዎች እምነት ስንት ነው? አንድ ነው ይላል። ወይን ተነዋዓት ሸራኢዑሁም ህግጋታቸው ምን ቢልም ቢለያይም ፈቀድ ዩሸሪዑ ላሁ ፊ ወቅትን አላህ በሆነ ጊዜ ላይ እኮ ሊደነግግ ይችላል። ሊሕክመቲን ለሆነ ጥበብ ማለት ነው። ያንን ድንጋጌ ሊደነግግ ይችላል። ثم يشرع في وقت آخر በሌላ ጊዜ ደግሞ አላህ ስብሓንሁ ወተዓላ ሌላን ህግጋትን ይደነግጋል። አምራን ሊሕክመቲን ያ ደግሞ ከምን የተነሳ ነው አለ? አምራን ሊሕክመቲን ትእዛዙ ከምን የተነሳ ነው? كتبه يتنسان بكى فالعمل المنسوخ فالعمل مسرات بالمنسوخ بتشارو بكى تشارة يونك زيلي تازو نبر تشارة بزا بتشارو نجر مسرات قبل نسخه كما الشارو في بالو مالتنا قبل نسخه بتشارو مسرات كما شارو بفيت ቀብለ ነስኺ ጣዓቱን ሊላህ አላህም ማለት ነው ማምለክ ነው መገዛት ነው ወባዕደ ነስኽ አለ ግን ከተሻረ በኋላ ግን የጂቡ ልዓመሉ ቢናስኽ መስራት ግድ የሚለው በምኑ ነው በሻረው ነው ምንሰራው በሻረው በሻረው ህግጋት ነው አሁን እኛ ወደ ቤተል መቅዲስ ነው የምንሰግደው ብለን ወደዛ ብንሰግድ ይሄ ኢባዳ አይደለም አይደል እንዴ? ኢባዳን መጻረር ነው። ኢባዳ የትኛው ነው? ወደ ካዕባ ዞሮ መስገድ ነው። قد نرى تقلب وجهك في السماء فلنولينك قبلة ترضاها فولي وجهك شطر المسجد الحرام وحيث ما كنتم فولوا وجوهكم شطره በማለት የመጀመሪያውን ትእዛዝ ምን ብሏል? ሽሮታል አላህ ስብሐነ ወተዓላ። ስለዛ በመጀመሪያው ሸሪዓ አይደለም የምንሰራው። ተግባባን። አሁን በሻራው ነው የምንሰራው ነው። የዛን ጊዜ ነው ኢባዳ ሊባል የሚችለው። ወላ ሁወ ሙተቢዑን ወመን ተመሰከ ቢልመንሱኽ በተሻረው አጥብቆ የያዘ ወተረከ ናስኽ የሻረውን ህግጋት የተወ ፈለይሰ ሁወ ዐላ ዲን ልእስላሚ ይህ ሰው በእስልምና እምነት ውስጥ አይደለም ወላ ሁወ ሙተቢዑን ሊአሐድ ምን ልአንቢያ አንቢያዎችን የአንቢያዎችን ሁኔታ መንገድ የአንዳቸውንም አልተከተለም የአንዳቸውንም አልተከተለም ምክንያቱም ቢከተል ኖሮ ይፈጽም ነበረ ነው ولهذا كفر اليهود والنصارى كفر بن شداد بن ولهذا لازم كفر كارنا تشولو فر جباتو ما الله اليهود والنصارى يهودنا نصارى وجه كفر قال لهم على التن كادوا لأنهم مكنياتهم تمسكوا አጥብቀው በመያዛቸው ነው ቢሸርዕ ሙበደሊን በተሻረ ምን ህግጋት መንሱኽን በተቀየረ ሙበደልማ በተቀየረ መንሱኽን በተሻረ ህግጋት ያዙ ይላል። ስለዚህ ምሳሌ እኛ መንገድ ተከታዮች ነን። ሙሐመድ ሰለላሁ ዐለይሂ ወሰለምን አናውቅም። የሙሳን ተከታዮች ነን ሌሎቹ ደግሞ ሌሎቹ የሱለይማን የዳውድ እያሉ ቢሉ ምንም እጣ ያላቸው ማለት ነው ግልጽ ነው እኛ የእነሱን ይዘን ነው የምንሄደው ባላህ እናጋራም ነው ምናም ቢሉ የለም በቃ ወላሁ ተዓላ ዩሸሪዕ አላህ እኮ ይደነግጋል ሊኩል ኡመት ለእያንዳንዱ ኡመት ማ ዩናሲቡ ሓለሃ የእሷን ሁኔታ የሚግባባ ወይም ከእሷ ሁኔታ ጋር የሚሄድ ነው የሚደነግገው። ወቅት ያ በእሷም ወቅት ከወቅቱ አንጻር ነው የሚደነግገው። ተግባባን? እነሱ የሚሰግዱት የነበረው ሰላት እንደኛ ሰላት አይደለም አይደል? ነሳራዎችና ይሁዶች ማለት ነው። ويكون ينال كفيلا بإصلاحها متضمنا لمصالحها ويكون ينال كفيلا كفيل مالا لم مالك كفيل واس እንደማለት ነው نعم. كفيل بإصلاحها እሷን በማስተካከል ማለት ነው متضمنا ያካተተችም ነች በውስጧ لمصالحها እሷን لمصالحها ለእሷ የሚገባ መሆን ማለት ነው ሊመሳሊሒሃ የእሷን ጥሩ ጎንን የጠበቀ ይሆን ዘንድ ከፊል ነው አላህ ያችን ሸሪዓ ማስከበር ያችን ሸሪዓ አዎ ጥሩን ገጽታን ያካተተች እንድትሆን አላህ ከፊል ሆኗል። ثم ينسخ ከዛ ሲሽ አላህ Subhanahu Wa Ta'ala ደግሞ የፈለገ ጊዜ ይሽሯል ማ የሻው የፈለገውን من تلك الشرع من تلك ሸራዒ ከነዚህ ህግጋቶች ለምን ሊንቲሃኢ አጀሊሃ ምን ስላለ ጊዜዋ ስላበቃ በቃ የሚያስፈልግበት ጊዜን እያየ አላህ ይደነግጋል ማለት መሐመድ አምስት ወር ከብዶታል ሌላ ቢጨመርበት በዚህ ላይ ምን እንዴት እንደሚሆን እስቲ አስቡ ሙሳ ተመለስ ጌታ ነረ ሊቀንስ ጠይቅ አረን እንዴ የእኔ ራሱ ከብዷቸው አላህ ግን ያው አምጥቶ ደነገገ ማለት ነው ኢላ አንባዓተ ነቢየሁ ሙሐመዱን ስለ ላ ሰለም ነቢ አለ ሰላት ሰላምን እስቲልካቸው ድረስ ካተመ ነቢይን የነቢያቶች መደምደሚያ ኢላ ጀሚዕ ናስ ወደ ሰዎች በአጠቃላይ አላ ወጂል አርድ በምድር ላይ ባሉት ሁላ ዋላ እምቲዳድ ዘመኒ ጊዜው በጣም ከመርዘሙ ጋር ኢላ የውም ልቅያማ ወዓላ ኢምቲዳድ ዘመኒ ጊዜው ወቅቱ የረዘመ ከመሆኑ ጋር እስከምን እስከምን ድረስ ኢላ የውም ልቅያመት እስተ ትንሣኤ ድረስ ምን አድርጎ ልኳቸዋል? የመጨረሻ ነቢይ። አሁን ነቢዩ ከነበሩበት ቅያማ እስከሚቆም ረዥም ጊዜ ነው አይደለም ነው፣ ግን እስከዛም ድረስ ነቢይ ያደረጋቸው ማንን ነው? ነቢይ አለይሂ ሰላቱ ሰላም። ለምን? ለነቢዩ አለይሂ ሰላቱ ሰላም ወራሽ አላቸው። ወራሾቻቸው ደግሞ ማን ነው? ነቢይ ባይኖርም ማን አለ? ዑለማ አልአንቢያ ወረሰቱል ዑለማ አይደለ እንዴ? አልአንቢያ ወረሰቱል አልዑለማ ወረሰቱል አንቢያ ከዛ አንጻር ማለት ነው ልክ እንደ አንቢያ ነው ማለት ነው እነሱ የሚሰሩት ማለት ነው وعلى امتداد الزمن إلى يوم القيامة وشرع له شريعة شاملة ለነቢይ አለይሂ ሰላቱ ሰላም ደግሞ የደነገገላቸው ምን ምን እምነት ማለት ነው ሻሚለተን ሳሊሐ ሻሚላ ያጠቃለለች ነች በውስጧ ብዙ ነገር ያጠቃለለች ነች ሳሪሐተን የምትገባ ነች ሊኩሊ ዘመን ወመካን ለሁሉም ጊዜና ለእያንዳንዱ ቦታ የምትገባ ነች ጊዜ የምትመርጥ ጊዜን የምትመርጥ ቦታ የምትመርጥ አይደለችም ላቱበደል ቱበደል ወላ ቱንሰህ አትቀየርምም አትሻርም فلا يسع جميع أهل الأرض إلا اتباعه። በምድር ላይ ያለ በምድር ገጽታ በዚህ ዩኒቨርስ ላይ ያለው ሁላ ነቢዩን መከተል እንጂ ሌላ አማራጭ የለውም ወልኢማኑ ብህ ሰለ ላሁ ዐለይሂ ወሰለም በነቢዩ ዐለይሂ ሰላቱ ወሰላም ማመን እንጂ ሌላ አማራጭ የለውም ይላል ቃለ ተዓላ አላህ ስብሓንሁ ወተዓላ ብሎ ይለናል قال تعالى قل يا أيها الناس إني رسول الله إليكم جميعا قل بالأحبل يا محمد يا أيها الناس أن أنت سوت شوي إني رسول الله أنيك يا الله ملك تنيانين إليكم ودن أنت يتلاكوين جميعا باتك على እናንተ ማለት ነው وقال تعالى الله سبحانه وتعالى أبو ይላል وما أرسلناك إلا كافة للناس بشيرا بشيرا بشيرا ونذيرا من إلى الله أنت نكوى لكنهم إلا كافة أتك علي أدرقن إنجي ሊናሲ ለሰው ልጆች ግልጽ ነው የምታጠቃለል መልእክተኝነትን ማለት ነው በሺራን ወነዚራ በአብሳሪና አስጠንቃቂ አድርገን ልከንሃል ወደ ሁሉም ኸልቅ ነው ወቃለ ተዓላ አላህ ስብሓነ ወተዓላ ብሎ ይላል ወማ አርሰልናከ ኢላ ረሕመተን ልልዓለሚን ለዓለማት እዝነት እንጂ ብትሆን እንጂ አላክ አንተን ግልጽ ነው ወቃለ ተዓላ ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين ما كان محمد محمد كويد اللم أبا أحد من رجالكم ከእናንተ እኮ የአንዳችሁም ሰው ምን አይደለም አባት አይደለም ሪጃሊኩም ያመጣው ለምንድን ነው የአንዳችሁም ግልጽ ነው። አባ አሐድ ምን ሪጃሊኩም የማናችሁም ሰው አባት አይደለም የሚል ተፍሲር ልንሰጠው እንችላለን። ሪጃሊኩም ግን ያለው ወንድ፣ ሌላኛው ተፍሲር ደግሞ አባ አሐድ ምን ሪጃሊኩም ከናንተ የአንዳችሁም ወንዶች አባት አይደለም። ነቢዩ አለይሂ ሰላቱ ሰላም ምን ያለ በህይወት ማለት ነው አብሯቸው የዘለቀ ወንድ ልጅ አላቸው እንዴ? የላቸውም አይደል? ገና በእንጭጭ ነው የሞቱት ማለት ነው። ግን ይህንን ነገር አላህ Subhanahu Wa Ta'ala እንግዲህ ልጆችን ወንዶችን ሰጥቶ ቢነፍገውም ወላኪን ረሱል አላህ ነገር ግን የአላህ ምንድን ነው መልእክተኛ ነው ወኻተመ ነቢይን ይላል ወላያት አንቀጻቶች አለቲ አንዘለሃ አንዘለሃ አላህ ተዓላ አንዘለሃ አላህ ሱብሓነህ ጥራት ይገባውን አምላክ አላህ ያወረዳቸው አንቀጾች አላ ረሱሊህ በማን ላይ በመልእክተኛው ላይ ሙሐመድ ሰለላሁ ዐለይሂ ወሰለም ፊያ ኺታቡን ንግግር ነች። አላህ ያወረዳቸው አንቀጻቶች በነቢዩ ላይ አዎ ኺጣብ ናቸው፣ ንግግሮች ናቸው። ሊጀሚዕ ልኸልቂ ለሁሉም ፍጡር አልጂን ወልኢንሱ ለሰውም ለአጋንንትም ኧረ እኔ አረብኛ አልችልም ምናምን ብለ ኡዝር የሚሰጥ ነገር የለም ቻል ግልጽ ነው ተማር ጠለቡ ልዕልሚ ዋጅቡን አላ ኩሊ ሙስሊሚን ወሙስሊማ ከላስ ተማር ማወቅ አለብህ ለጅኙም ነው ለሰውም ብቻ ነው ዋላ እክትላፊ አጅናሲህም ጂንሳቸው ቢለያይም ሸሪያው በቃ አንድ ነው ስለዚህ ማወቅ አለባቸው ግልጽ ነው ዘራቸው ዝርያቸው ቢለያይም ወለም የኹስ ለዓረብ ቢሑክሚ ምን አልአሕካም ይሄ ለአረቦች ብቻ ነው ተብሎ የተገደበ አንድም ድንጋጌ የለም በዲናችን በላለቀ ለአሕካመ ቢስሚ ካፊሪን ወሙእሚን ሑክሙ ላይም ደግሞ አላህ እንጠልጥሎታል ትእዛዙን ቢስሚ ካፊር ካፊር በማለት ይህ አንተ አረብ ምናምን አይደለም ካፊር ይባላል ወሙእሚኑን አማኝ ይባላል ግልጽ ነው ለተቀባዩ ወሙስሊሙ ሙስሊም ይባላል ወሙናፊቅ ሙናፊቅ ይባላል ዘርን አይለይም። አረብ ነው ምን የለም። ወበሪን ወፋጅር አ መልካም ተግባር ይባላል። ወፋጅርን አመፀኛ ወሙሕሲንን ወዛሊም መልካም ሰሪ በዳይ እየተባለ ይፈረጃል። ወገይሪ ዛሊከ ሚን አልአስማ ከዚህ ውጭም ያሉ ስሞች ይሰጧቸዋል፣ ይፈረጃሉ። አልመዝኩረት ፊ ልቁርአን ወልሐዲት በቁርአንና በሐዲት በተጠቀሱ ስያሜዎች ይፈረጃሉ። ፈለይሰ ፊ ልቁርአን ወልሐዲት ተክሲሱ ልአረብ አረቦችን ነጥሎ የሚከስስ የሆነ አንድም ድንጋጌ አታገኝለትም ምን ልአሕካም ሸርዕያ ከሸሪያ ድንጋጌዎች በቁርአን ውስጥ ማለት ነው በአረብኛ ስለተወረደ ነቢዩ የአረብ ዝርያ ስላይላቸው ተብሎ አረቦችን ብቻ የሚመለከት ምን አልወረደም ድንጋጌ አታይበትም ኢነማ አለቀ ልአሕካሙ ብስፋት ልሙአራ ኢነማ አለቀ እነሆ እኮ ያንጠለጠለው አልአሕካም ድንጋጌዎችን ቢሲፋት ልሙአሲረቲ አዎ በገጽታ ነው ተጽዕኖ ፈጣሪ የሆነች ግልጽ ነው ጥሩ የሆነ ገጽታ ነው አላህ የደነገጋት ፊማ ዩሕቡሁ ላሁ አላህ በሚወደውና ወፊማ ዩغضሁ ላህ አላህ በሚጠላው ብሎ እነዚህን ተጽዕኖ ፈጣሪ የሆኑ ድንጋጌዎችን አስቀመጠ በቃ ድንጋጌዎቹ ሁለት አይነት ገጽታ ነው ያላቸው ኢማ አላህ የሚወደውን ትሰራለህ በዚህ ውስጥ እንግዲህ የሚመጡ ነገሮች አሉ። አላህ የሚጠላው አለ፣ በዚህ ውስጥ ደግሞ ሲዘረዘሩ የሚመጡ አለ። ምሳሌ አላህ ከሚወደው ውስጥ ሙባህ ይገባል፣ ዋጅብ ይገባል፣ መንዱብ ይገባል። ይሄ ሁላ ማለት ነው የመሳሰሉት ወፊማ ዩብጊዱ ከራሃ ሐራም ይሄ መሳሰሉት ወኑዙል ልቁርአኒ የቁርአን መውረድ እኮ ቢሊሳኒን ዐረብ በአረቦች ማለት ነው ልሳን መውረዱ ኢነማ ሁወ ሊአጅል ተብሊግ ለማድረስ ብቻ ነው ነቢዩ ያደርሱ ዘንድ ነው ለምን አረብኛ ተመረጠ ከተባለ በጣም ፈሲሕና ልዩ የሆነ ምርጥ ቋንቋ ስለሆነ ግልጽ ነው በቋንቋነት የሚደርሰው አንድም የለም ከዓለማችን ማንን አረብኛ የሚያክል ምንም የለም ሊአነሁ በለገ ቀውመሁ ምክንያቱም ነቢ አለይሂ ሰላቱ ወሰላም አደረሱ ህዝቦቻቸውን አወለን መጀመሪያ ثم بواسطتهم بلغ سائر الأمم ثم በለገ ከዚያም ነብዩ አደረሱ ቢዋሲጠቲህም በእነሱ አማካይነት ሳኢረ ልኡመም የተቀሩትን ህዝቦች አደረሱ ለእኛ የደረሰን ለምንድን ነቢዩ ለአረቦቹ አደረሱ ሀበሻ ድረስ የመጣው በማን አማካይነት ነው በሰሓቦቻቸው አማካይነት ነው አይደል በምድር ላይ ተበተኑ ማለት ነው እስከ ስፔን ድረስ ማለት ነው ሄዱ ግልጽ ነው አለ ሌሎችንም ማለት ነው አካለሉ ማለት ነው ፋርስ፣ ሩም እኚህን የመሳሰሉት ቦታዎች ላይ ዘለቁ ማለት ነው። ነዓም ወአመረሁ ላሁ ቢተብሊغህ አላህ ስብሓነሁ ወተዓላ አዘዘ ቢተብሊغ ቀውሚህ ለህዝቦቹ ያደርስ ዘንድ አወለን መጀመር ثم ተብሊغ ልአቅረብ ከዛም ለቅርብ ዘመዶቻቸው ነቢዩ ያላቸው ያ ነው አለ ወአንዚር አሺረተከል አቅረቢን ከማ አመረ ቢጂሃድ ለአቅረብ ከዚያም አላህ አዘዛቸው ነቢዩን ጂሃድ ታገል በአላህ መንገድ አላቸው ዝመት ፈላቅረብ በቅርብ ዘመዶች ልህም ቢሆን ፈላቅረብ ከዚያም በኋላ የቅርብ የቅርብ እያልክ ግልጽ ነው ወለይሰ ሀዛ ተክሲሰን ይህ ደግሞ መከሰስ አይደለም ወኢነማ ሁወ ተደሩጁን ፊ ተብሊግ በማድረስ ዙሪያ ላይ ደረጃ በደረጃ በመሄድ ነው ነው እንዴ ነቢዩ ኢና አርሰልናከ ረሕመተ ልልዓለሚን ተብሏል እዛ ነቢዩ ጥሪ ያደረጉት መካና መዲና ላለ ሰው ነው የታለ ታዲያ ካፈተን የት ሄደው ነው ነብዩ ያስተማሩት ብለ እንዳትጠይቅ ነው ግልጽ ነው ቢተደሩጅ ነብዩ ያደረሱት ማለት ነው መልእክተኝነት ማለት ነው በማን አማካይነት ደረሰ ሰሓቦቻቸው አማካኝነት ማለት ነው ናም እስልምና ያልደረሰበት ዓለም አለ ማለት ከባድ ግልጽ ነው አለ ጆሮ ዳባ ልበስ ያለ ሲቀር ማለት ነው ገና ደግሞ ከዚህ የበለጠ ደግሞ ምን ይላል ምን ይላል انتشار ይሆናል እስልምና። ዳዋን እኮ የሚያካሄዱት ሰው ብቻ አይደለም፣ ጂኒዎችም ጭምር ናቸው። ግልጽ ነው። ጂኒዎችም ጭምር ማለት ነው انتشار የማድረግ ኃላፊነትም አለባቸው፣ ያደርጋሉ። والمقصود እዚህ ጋር የታለመ ዋናው ግቡ أن دين الأنبياء የነቢያቶች እኮ እምነት አለይህም ሰላቱ ወሰላሙ የአላህ ውዳሴና ሰላም በእነሱ ላይ ይሁንና ዋሒድ አንድ ነው ወሁወ ኢኽላሱ ልዒባዳ እሱ ማምልኮን ጥርት ማድረግ ነው ሊላ ለአላህ ወነሕዩ ክልከላ አለ አን ሽርክ ከሽርክ ወልፈሳዲ ምን ከማለት ከማበላሸት ክልከላ አለ ወኢን ተነዋዐት ሸራኢዑሁም አዎ ህግጋቶቻቸው የተለያየች ብትሆንም ሐስበ ظሩፊ ወልሐጃት ካለው ظርፍ የስራ ምንድነው ዘርፍ የሚባል የስራ አይነት ወይም ሀላፊነት ማለት ነው። ወልሐጃት ባሉት የሀጃዎች ሁኔታ ግልጽ ነው። ከተለያዩ ሀጃዎችና ظروف የስራ ዘርፍ አንጻር ማለት ነው ይለያያል ማለት ነው። ማለት የተሰጣቸው የስራ ዘርፍ የተሰጣቸው ሀጃ ይለያያል ማለት ነው። ግልጽ ነው። አንቢያዎች ኢላ አን ኹቲሙ ቢሙሐመድን ሰለላሁ ዐለይሂ ወሰለም ነቢያቶች ተቋጩ መጨረሻ መቋጠሪያቸው ሆነ ማ ሙሐመድ ሰለላሁ ዐለይሂ ወሰለም ሆነ አለዚ አመት ሪሳለቱሁ አዎ ሙሐመድ ሰለላሁ ዐለይሂ ወሰለም ማለት ደግሞ መልእክተኝነታቸው ፍጡራንም በአጠቃላይ ያጠቃለለው የሆነው መልእክተኛ ነው ማ ነቢዩ አለይህ ሰላት ሰላም ማለት ነው نعم وهي الساكو الذي عمت رسالته الخلق وامتدت إلى آخر الدنيا استدنيا መጨረሻ ድረስ ገና ትዘረጋለች امتدت ማለት መዘርጋት ማለት ነው لا تبدل ولا تغير ያው ዲነል ኢስላም የነቢ አለይሂ ሰላት ሰላም ሸሪዓ እንደሌላው ሸሪዓ አትለወጥም ወላ ትገየሩ አትቀየርም ወላ ቱንሰኹ አትሻሩ የሌሎች ይቀየር ነበር አለ እንዴ ይሰረዝ ነበር ይቀየር ነበር ተጫወቱበት አይሁዶችና ነሳራዎች አረን እንዴ በጳውሎስ አማካኝነት ማን ተጫወቱበት ምኖች የነሳራን እምነት ጳውሎስ እነሱ ጻድቅ ነው ብለው ነው የሚሉት እሱ ግን ለሸር የገባ ሰው ነው ትልቅ ግልጽ ነው አለ አክብረውት ሲያበቁ አስገብተውታል ግን በጣም ነው የተጫወተባቸው ማለት ነው አዎ ወላቱን ሰኽ የእኛንም ዲን ኢስላምን ለማበላሸት ማለት ነው የመጣ ሰው ነበረ አይሁዲ ማነው እሱ አብደላህ ብኑ ሰባ አረል እንዴ እንደማ ጳውሎስ እንደተጫወተበት ለማድረግ ሞክሮ ነበር ግን አላለትለትም አልተሳካለትም ቀስ ብሎ የሺያን ቡድን ግን ፈጠረ ግልጽ ነው አለ ይኸው እስከ ዛሬ ድረስ አለ ማለት ነው ግን ዲኑን የሚጠብቅ ምን አለ ጀግኖች አሉ ግልጽ ነው ኢና አላህ አበጅቷል ኢና ነህኑ ነዘልነ ዚክራ ወኢና ለሁ ለሐፊዙን ያበጃል እንዲህ ግን የሞከሩ ግን አሉ አይሁድ ሆኖ ነው የገባው አይደል እንዴ አይሁድ የሆነ ዲነል እስላምን ድምጥማጡን ጳውሎስ እንዳበላሸውን የማበላሻለሁ እስልምናም ብሎ ነው የተነሳው እያንዳንዱ ፊረቅ በስተጀርባ ይላሉ ታላላቅ ዑለማዎች ከበስተጀርባው ሲጣራ የሌላ እምነት ተከታዮች ሴራ ይኖረዋል ይላል። ግልጽ አዎ የመፈጠራቸው ምክንያት የነሱ ሴራ ነው ይላል። ወላ ትገየር ወላ ትንሰኽ ወየ ሳሊሓ እሷ እኮ የተገባች ሳሊሕ ምርጥ ነች። ሳሊሐቱን መልካም ነች። ወሙስሊሐቱን የምታስተካክል ነች፣ የምታበጃጅ ነች። ሊኩሊ ዘማን ለሁሉም ዘመን ወመካን ለሁሉም ቦታ ወላ ነቢየ ባዕደሁ ዓለይሂ ሰላቱ ወሰላሙ ኢላ አኺር ዘማን አዎ እስተ መጨረሻው ዘመን ድረስ አዎ ከነቢዩ በኋላ አንድም ነቢይ አይኖሩም ወያእሙሩ ቢማ አመረ ቢህ ልሙርሰሉን ነቢዩ ደግሞ የሚያዙት ነቢያቶች ባዘዙት ነው ሚን ቀብሊህ ሚን ልኢማኒ በኢማን አዲስ ነገር ይዞ አልመጡም ወልእክላስ በእክላስ ያዛሉ ወእክላስ ልዒባደቲ ልላህ አምልኮ ላላህ ብቻ እናጥራ ይላሉ ቢማ ሸረዐሁ ሚነል አሕካም የደነገጉት ድንጋጌ እንዳለ ሆኖ ማለት ነው። ወሙሰዲቁን ለኢኽዋኒ ነቢዩ ዓለይሂ ሰላቱ ወሰላም እኮ አረጋጋጭ ናቸው። ሙሰዲቅ ማለት አረጋጋጭ ማለት ነው። ለኢኽዋኒ ለወንድሞቻቸው አልሙርሰሊን ምኖች መልእክተኞች አረጋጋጭ አዎ እነሱ እውነተኛ ናቸው ብሎ የሚያረጋግጡ ናቸው። ወኢኽዋኒሁል ሙርሰሉን ወንድሞቻቸው ወንድሞቻቸው የሆኑት ሙርሰሎችም ደግሞ ቀድ በሸሩ ቢህ በሳቸውም አብስረው ነበር በማ በነቢዩ አበስረው ነበር አይደል እነሱ ነቢዩ ሳይመጡ እኮ አበስረዋል ለኡመታቸው አዎ ተውራት እንጂል ላይ ሁላ አለ ግልጽ ነው ነቢዩ ሲፋ እንዳለ አለ ማለት ግልጽ አለ በካ ማለት ምን ማለት ነው ብላችሁ ጠይቋቸው እነሱ ራሱ ፍቹን በደንብ አያውቁትም በካ የተባለችው ገማነች ከዓባ ነው ግልጽ ነው ስለዛው ሁላ ተጠቅሷል ማለት ነው ሸራዑ ምን አልአህካም ወ ስለዚህ ኹሱሰን በተለይ አቅረበ ሩሱሊ ኢለይህ ዘመንን በማበሰር ዙሪያ ላይ በተለይ በተለይ ከመልእክተኞች ወደ እሳቸው ቅርብ የሆነው አበስሯል ወልመሲህ ዒሳ እብኑ መርየም ከሩሱሎች ሁላ ለነቢዩ ቅርብ የሆነው ማን ነው ማን ነው ዒሳ ነው ማለት ነው እብኑ መርየም አለይሂ ሰላቱ ወሰላም ሒነ ቃለ ሊቀውሚሂ ለህዝቦቹ እንዲህ ብሎ ባለ ጊዜ ነው يا بني إسرائيل إني رسول الله إني رسول الله إليكم مصدقا لما بين يدي من التوراة من التوراة ومبشرا برسول يأتي من بعد اسمه أحمد يا بني إسرائيل እናንተ የእስራኤል ህዝቦች ሆይ አሉ ኢኒ ረሱሉላህ እኔ ከአላህ መልእክተኛ ነኝ ኢለይኩም ወደ እናንተ የተላኩኝ ሙሰድቀን ሊማ በይነ የደየ ከኔ ፊት ለፊት ያለውን ማለት ነው የማረጋገጥ ስሆን ማንን ተውራትን የማረጋገጥ ስሆን ተላኩኝ مصدقا لما بين يدي من التوراة። ከምን ከተውራት ህግጋት የማረጋግጥ ሲሆን ومبشرا ሌላኛው አብሳሪ ሲሆን برسول በመልእክተኛ يأتي من بعدي ከኔ በኋላ በሚመጣው የሆነ መልእክተኛ አብሳሪ ሲሆን አላህ ላከኝ እስሙሁ አሕመድ ስሙ ማን ነው አሕመድ ነው በማለት ተናገረ ማለት ነው وفي الكتب السابقة ነቢይ አለይሂ ሰላቱ ሰላም እንግዲህ አምስት ስሞች የተከበሩ እንዳላቸው ግልጽ ነው ነቢይ አለ ሰላት ወሰላም አነ ሙሐመድ ወአነ አሕመድ ወአነ ሃሽር ወአነ ዓቂብ ወአነ ማሂ አይደል ማሂ በማለት ነቢዩ የተናገሩት አለ በማዕነ الحديث የተናገሩበት ሁኔታ አለ ማለት ነው እነዚህ አምስት ስሞች የተከበሩ የነቢ አለይሂ ሰላቱ ሰላም የክቡር ስም ናቸው وفي الكتب السابقة በተቀደሙት ማለት ነው ኪታቦችን ሚን በያኒ ሲፋት ሃዛ ረሱል የዚህ መልእክተኛ ባህሪም ተጠቅሷል። ወኸሳኢሲሂ ነቢዩን ለየት የሚያደርግ ባህሪያቸውም ጭምር ነው የተጠቀሰው። ማ ሁወ ሚን አውደሕ ልዋዲሓት በእነዚህ እንግዲህ በተውራትም ይሁን በኢንጅል ውስጥ ነቢዩ የተገለጹባቸው ባህሪያቶች ግልጽና ፍንትው ያሉ ናቸው። ወኢን ጃሃደሁ መን ጃሃደህ ያስተባበለ ቢያስተባብልም ሚነል የሁዲ ወነሳራ የሁድና ነሳራዎችን ቢያስተባብሉ እዛም ያነቡት ተውራትና ኢንጂል ላይ ቁጭ ብሏል ማ ነቢዩ አለይህ ሰላቱ ወሰላም ሐሰደን ወተከቦረን መቀኝነትና ኩራት ይዟቸው ቢያስተባብሉም ግን እነሱ እጅ ላይ እንደሆን ተጠቅሷል ይላል ከማ ቃለ ተዓላ አላህ ስብሓንሁ ወተዓላ እንዳለው ምን አለ الذين آتيناهم الكتاب يعرفونه كما يعرفون أبناءهم وإن فريقا منهم ليكتمون الحق وهم يعلمون الذين آتيناهم الكتاب أن نزا كتابا የሰጠናቸው أو آه، اليهود والنصارى يعرفونه ሙሐመድን ያውቁታል ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁት ወኢነ ፈሪቀን ከእነሱ እኮ ከፊሎች ሚንሁም ለየክትሙን አልሐቀ እውነትም ምን ይላሉ ይደብቃሉ ወሁም ያዕለሙ እነሱ እያወቁት ይላል አላሁመ ጌታችን ወይ አሪነ አልሐቀ እውነትን አሳውቀን ሐቀን በምንነቱ በእውነትነቱ አሳውቀን እውነትን በእውነትነቱ አሳውቀን ወርዙቅነ ትባዓሁ እሱንም መከተልንም እንበለን ወፍቀን ዋሪነ ልባጢለ ባጢለን ባጢልንም በባጢልነቱ አሳውቀን ትልቅ ዱዓ ነው ወላሂ እውነትም በእውነትነቱ አሳውቀን ባጢልን ደግሞ በባጢልነቱ አሳውቀን ማለት ትልቅ ዱዓ ነው ሐቂቀተን ምክንያቱም ሐቅም ባጢል በባጢል ብትረዳው ባጢልን ደግሞ በሐቅ ብትረዳው ከንቱ ነው። አሁን ያለው ህብረተሰብ ይሄ ነው በቃ ችግሩ። ባጢልን ሐቅ ብሎ ሐቅን ደግሞ ባጢል ብሎ አገለባብጦ ነው የሚረዳው ማለት ነው። ወርዙቅነ እጅቲናበሁ ከሱ መራቅን የምንበለን ወፍቀን አላሁመ አሚን። እዚህ ላይ ጥያቄ ካላችሁ ጠይቁ፣ ወይላ ልቀጥል ነው። ጥያቄ ካላችሁ ጠይቁ፣ ወይላ ንዋክል ذكر خصائص الرسول محمد صلى الله عليه وسلم إجمالا የነቢዩ አለይሂ ሰላቱ ወሰላም ለየት ያሉ ነገሮች ጥቅል በሆነ መልኩ ስናያቸው ይላል። ግልጽ ነው። እስቲ መወሳታቸውን እንየው ይላል። ነቢዩ ለየት የሚያደርጋቸው ከሌላ ሩሱሎች ማለት ነው ለየት የሚያደርጋቸው ነገር አለ ማለት ግልጽ ነው ነቢዩ አለይሂ ሰላቱ ወሰላም ከሌላው አንቢያዎች ለየት የሚያደርጋቸው ሰይዱል ሙርሰሊን ናቸው ነቢዩ አለይሂ ሰላቱ ወሰላም ኢማሙል አዕظም ናቸው ነቢዩ አለይሂ ሰላቱ ወሰላም እስቲ እንያቸው للرسول محمد صلى الله عليه وسلم ለነቢዩ አለይሂ ሰላቱ ወሰላም ከሌላው አንቢያዎች ነጠል የሚያደርጋቸው አሁን የሚለዩበት መለያ አላቸው። እኽቱ ሰቢሃ አን ገይሪህ ከሌላው የተነጠሉበት ይላል። ምን አልአንቢያ ከነቢያቶች ወኸሳኢሱን አዎ ለየት የሚያደርጋቸው ነገር አለ። እኽቱ ቢሃ አን ኡመቲህ ከኡመታቸውም ማለት ነው ለየት የሚያደርጋቸው አለ። በውመታቸውም ከሌሎች አንቢያዎችም ከዚህ ኡማ ውጪ ባሉት አንቢያዎች ማለት ነው። ተግባባል። ከኡመታቸው ደግሞ አሁን ካሉበት ኡማዎች ደግሞ ከኡማቸው ለየት የሚያደርጋቸው ደግሞ ከኡማቸው ለየት የሚያደርጋቸው ይግባል። ከኡማቸው ለየት የሚያደርጋቸው ማለት ለነብዩ የሆነ የተለየና እኛ የእሳቸው ተከታይ ነን አይደል እኛ ማንሰራው እሳቸው የሚሰሩት ወይም እሳቸው የማይሰሩት እኛ የምንሰራው አይነት እንደማለት ተግባባን ያ ነው አብዛኛው ጊዜ ግን እሳቸው የሰሩት እኛም ማንሰራው ነው ተግባባን እነዛ ነገሮችን እናያለን والخصائص التي اختص بها عن غيره عن غيره من الأنبياء كثيرة ነቢዩ አለይሂ ሰላቱ ወሰላም ከሌላ አንቢያዎች ለየት የሚያደርጋቸው የሆኑ መለያዎች ብዙና ብዙ ናቸው ይላል። ከዛ ውስጥ አነሁ ኻተም ነቢይን የነቢያት መደምደሚያ መጨረሻ መሆናቸው ሌላ የነቢያት መደምደሚያ መጨረሻ የተባላል የለም። አነሁ ኻተሙ ነቢይን ቃለ ተዓላ አላህ ስብሓነሁ ወተዓላ ብሏል ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وقال صلى الله عليه وسلم أنا خاتم النبيين لا نبي بعدي بلو النبي عليه الصلاة والسلام المقام المحمود للان يوم مالتنا من المقام المحمود مسجوني هنا بوتا لنبي نبي ستاتشو او يا كباد كان يسولج مالتنو مساشي عمت ميقوم بد كان كباد صاي سنزري اكل يمتت بيت كان يا كباد كان مالتنو مقام المحمود مسجوني هنا بوتان والشفاعة العظمى ትልቅ የሚባለውን ምን መቃመል መሕሙድ ማለት ትልቅ የሚባለውን ሸፋ የሚሰጣቸው ለእሳቸው ሸፋዓቱል ኩብራ ይባላል። በሌላ ኪታብ ላይ ደግሞ ሸፋዓቱል ኩብራ ከተባለ በቃ ለሁሉም ነው ነብዩ ሸፋ የሚሆኑት ለሁሉም ከማ ፊ ቀውሊሂ ተዓላ አላህ ስብሓነሁ ወተዓላ እንዳለው ዓሳ አን የብዓተከ ረቡከ መቃመን محمودا ومن الليل فتهجت به نافلة نافلة لك بلون من كتبار ومن الليل فتهجت به نافلة لك عسى أن يبعثك ربك مقاما محمودا عسى يكجلال أن يبعثك يكسكس ربك جيتاه መቃወመን መሕሙዳ ምስጉን የሆነች ቦታ አሳ ማለት ለአላህ አሳ ከተባለ ይከጀላል አለ የምትለው እርግጥ ነው ብለህ ልትፈስር ትችላለህ። አሳ እርግጥ ነው አየባዕከከ ረቡክ ጌታ አንተን መቀስቀሱ መቃመን መሕሙዳ ትችላለህ። ምክንያቱም አሳ ለአላህ ከተባለ ምንድን ሊተሕቂቅ ነው። እሺ መሆኑም አይቀርም። ወከማ ፊ ሐዲስ ሸፋዓ አጠዊል ረዥም በሆነው የሸፋ ሐዲስ እንግዲህ እንደምታውቁት ነቢዩ የተናገሩትን ታይቷል። አልሙተፈቅ አላ ሲሐቲ ሐዲቱ ሰሂህ በመሆኑ ላይ ታላላቅ ሐዲስ ጠበብቶች ተስማምተዋል። أن الله الله كو يجمع الأولين والآخرين الله سبحانه وتعالى كما جمروا خلق جمروا استقيام ድረስ ያሉትን ፍጡራኖች ሁላ ምን ይላል ይሰበስባል ፊ ሰዒድ ዋሂድ በአንድ ለጥ ባለ ሜዳ ላይ ሱብሃንአላህ የት ሜዳ ነው እንዳችል ይህ እንግዲህ አላህ በታምሩ የሰራው ማለት ነው ሁሉም ኸልቅ የሚሰበሰብበት ሱብሃንአላህ አላህ ሁሉንም እንዴት ለይቶ በዛ ሰዒድ ላይ እንደሚመለከት ተመልከት የኢትዮጵያ ተወላጅ ሁላ ፍጡር ከመጀመሪያ እስከ መጨረሻ ያለውን ራሱ እስቲ አስበው እስቲ ብቻ እንኳን ቢሆን የትኛው ምድር ነው እንችለው الله جن يانن ولا خلق من الأولين إلى آخرين قلت قلتنا سبسبوا في سعيد واحد فيقول بعض الناس لبعض كفل سوش لك ولا الأول والألول بكاة عاية سنزر كأكل كأربع شنكوس تقبتو من الألول كفلات لك في ألا ترون إلى ما أنتم فيه እናንተ ያላችሁበት ይህንን እንደው ስቃይ አታዩም ወይ አላተረውን ኢላማ ቀድ በለገኩም የደረሰባችሁን ስቃይ አትመለከቱም እንዴ አላተንظሩነ መን የሽፈዕ ለኩም ኢላ ረቢኩም ቺ ምንድነው እስቲ አትመለከቱም እንዴ እስቲ ያረ እንፈልግ እንጂ ወደ ጌታችሁ የሚያማልዳችሁ ይላሉ አንዳቸው ለአንዳቸው ይሉና ፈያእቱነ አደም ፍጡሩ ተነፍቶ ይመጣል ወደማ ወደ አደም ኧረ አንተ አደሙ የሆነ ነገር እንኳን ችግር ሲያጋጥም ሰው ሁሉም ነው አይደል አንድ ሰው ጋር በቃ መፍትሄ አለ ከተባለ የሚሄደው ትኩረት እንዲሰጠው ሁሉም ተሰብስቦ ማን ጋር ሄዳል አደም ጋር ሄዳል ናም እንግዲህ አንተ አላህ ስብሓን ወተዓላ የመጀመሪያ መልእክተኝነት ማዕረግ የሰጠ ወይ ይህንን ይህንን ይህንን ይሉታል ثم نوحا አደም ዘንድ የመጀመሪያ ፈያቱና አደም ነው አይደል አደም ዘንድ አንተ አቡል አንቢያ خلقك الله بيده አላህ በእጁ የፈጠረህ ግልጽ ነው እያሉ ይሉታል ከዛ ኑህንም እንደዛው ከዛም ኢብራሂም ዘንድ ይመጣሉ ثم ሙሳ ثم ዒሳ ሁሉም ዘንድ ሲመጡ አረኛ እኛ ዛሬ አላህ ተቆጥቶት የማያውቀውን ቁጣ ነው የተቆጣው እኛ ለዚህ አህል አይደለንም እያሉ ሁሉም ይመልሷቸዋል አ ነቢዩ አለይሂ ሰላቱ ወሰላም ሁሉም ደግሞ ምክንያት ያቀርባሉ ሙሳ አረ እኔ ነፍሳት ፍጫለሁ ግልጽም ሌላም ሌላም አረለን ዒሳ ብቻ ነው ምክንያት የማያቀርበው ሌሎችም ያላቀረቡ አሉ ኢብራሂምም እኔ ውሸት ሶስት ውሸት ዋሽቻለሁ ኑህም አረ እኔ ጌታ መጠየቅ የለብኝም ጠይቅ ያለው አደም እኔ አላህ ያልፈቀደልኝን ነገር ተላለፌ በልጫለሁ ግልጽም እያሉ ምክንያት የሚያቀርቡ ምክንያቱን ያቀርባሉ። ከዚያ ግን ኧረ ወደ ሙሐመድ ሂዱ ብለው ባመላከቷቸው መሰረት ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ይመጣሉ። ሰለዋቱላሂ ወሰላሙ ዐለይሂም በሁሉም ላይ አላህ ውዳሴና ሰላም አጅመዒን። አኩሉሁም የቁል ሁሉም ይሉ ነበር ኢዝሃቡ ኢላ ገይሪ ከኔ ውጭ ወዳለው ሂዱ፣ ኧረ እኔ የለሁበትም ይላሉ። ኢላ ሙሐመድ ነቢዩ ሰለላሁ ዐለይሂ ወሰለም ሲቀሩ ነቢዩ ግን ሁሉም ህዝብ እሳቸው ጋር ሲመጣ መጨረሻ ላይ ፈኢነሁ የቁል አነ ለሃ አብሽር እኔ ለዝች አለውኝ አብዛኛው ዑለማዎች ሲናገሩ ምን ይላሉ? ሁሉም አንቢያ ዱዓ አለው ሙስተጃብ የሚሆን ነቢዩ ግን ሙስተጃብ የሆነውን ዱዓ ለየት ነው አሉ። ለመቼ ነው? ለዛ ለጭንቅ ቀን የውመ ላ ማሉ ወላ በኑን አስቀምጠው ለኡማቸው ለሌላውም ሸፋን አስቀምጥ ግልጽ ነው ከዛ እሷ ለእኔ ነች አብሽር አሉ ነብዩ ፈየኺሩ ሳጅደን ታዲያ ነብዩ ጌታ ማለይ ምናምን እንደ ያሉት አይደለም ፈየኺሩ ሳጅደን ለጌታቸው ማለት ነው ይደፋሉ ስጁድ ያደረጉ ስጁድ ያደረጉ ሆነው ኢላ እዩዘነ ለሁ ቢሸፋዓ በምልጃ እስኪፈቀደላቸው ድረስ ስጁድ ላይ ይሆናሉ ለዛ ምን ይባላሉ ያ ሙሐመድ ارفع رأسك وسل ወሽፋ ትሸፋ ጭንቅላትን ብድግ አድርግ ጠይቅ ይሰጥሃል አማልድ ትማለዳለህ ይባላል ወቢሃዛ የዝሃር ፈضሉ አዎ ነቢዩ ከዛ በኋላ ለቆሞ ሰው ሁላ በቃ ፍርድ ይሰጥ ይላሉ የመጀመሪያው እሱ ነው አሸፋ የቆሙ ሁላ ቆሟል ፍርድ ይሰጥ በቃ ዋናው ትልቁ ስቃይ እሱ ነው እኮ መቆም ነው ሃምሳ ሺህ ፍርድ የለ ምን የለ ሁሉም እየዋለለ በቃ ፍርድ ይሰጣል ግልጽ ነው ከዛ እሳት የሚገባው የሚገባል ከዛ ደግሞ ሌላ ሸፋ ደግሞ ነብዩ አላቸው ለማሳት ለገቡ ሰዎች ሙእሚን ሆነው ምን ላሉት ለነሱ የሚያማልዱበት ሁኔታ አለ ከዛ በኋላ የሚከፈፍላቸውንም ሸፋ ያደርጋሉ ሌላም እያለ እያለ ማለት ነው ነብዩ በየደረጃው ለማ ላጎታቸው ሸፋ እስኪሆኑ ድረስ ለማ ለአቡ ጣሊብ ትንሿን ቅጣት ይቀጣ ዘንድ ማለት ይህንን እውነታ ያለመው وبهذا لزيم يظهر فضله يا نبي عليه الصلاة والسلام لكنا من ይላል ምን ይላል ፍንትው ብሎ ይታያል ማለት ነው በግልጽ ይወጣል على جميع الخلق በሁሉም ፍጡራን ላይ ለማንም ማለት واختصاصه بهذا المقام በዚህ መቃም ላይ ደግሞ ልዩ የተከሰሱ መሆናቸው እንታያለ ማለት ነው ለሁሉም ኡማ ነው እኮ ሸፋ የሚያደርጉት ለኡመተ መሐመድ ብቻ አይደለም ግልጽ ነው አለ ለሁሉም ኡማ ሰለዋቱላሂ ወሰላሙ ዐለይህ عموم بعثته صل عموم بعثته إلى الثقلين الجن والإنس ነቢዩ አለይሂ ሰላቱ ወሰላም ሌላኛው ለየት የሚያደርጋቸው ከሌላው አንቢያ ለየት የሚያደርጋቸው የተላኩት ወደ ተቀለይን ነው አልጂን ወሊንስ ወደ ሰው ወደ አጋንንትም ነው ሁለት ከባባዶች እንደማለት ሰቀለይን ሲባል አስሏ አልጅን ወልኢንስ የተባሉበት እንግዲህ ምክንያት ወላሁ ተዓላ አለም ወአጀል ከባድ ነገር በዚህ ፍጡር ላይ በዚህ ምድር ላይ ካሉ ከባድ ፍጡር ማለት ሰውና إنس ስታስቀምጠው ማይቀመጥ ለየት ሁሉም ነገር ሁል ጊዜ ማለት ነው። ግልጽ ነው። ጠረጴዛን ወስደ ካስቀመጥከው ምን ይለፋል? ይቀመጣል አንተ እስከምታነሳው። ግልጽ ነው። ሰው ልጅ ግን እንደዛ አይደለም። ጊዜ ቦታ ምን የሚቀያየረው ፍጡር ከባድ ፍጡር ማለት ነው ግልጽ ነው። ወደ ከባድ ፍጡርም ስለሚላኩ ነው። አብዛኛው አንቢያዎች መጀመሪያ ከመላካቸው በፊት ምን ይጠብቃሉ? ፍየል ጠብቀዋል ከባድ ቦታ ስለሚሄዱ በዚች ውስጥ ተለማምዳችሁ ይሉ ፍየል እንዴት አንጎል እንደምታዞር እንግዲህ ያያት ነው ያውቀው። ግልጽ ነው። በጣም ከባድ ፍጡር ነው። ጫቂቃ ነው። አይቸጋለሁ። በጣም በጣም ሱብሓንላህ እንደው በእሱ እንግዲህ training እንዲያደርግ ወይም በእሷ ነው እንግዲህ ከዛ በኋላ ምን ያደርጋቸዋል ያው እንግዲህ ወደ ከባዱ ደግሞ ይሄዳሉ ማለት ነው ተከለይና አልጂን ወሊንስ ቃለ ተዓላ የኢንስ የጂኖቹ ሁኔታ እንደ ሰው ነው ምንም የሚለየው ነገር የለም ግልጽ ነው እነዚህ ሳሌህ እንደምትለው እዛም ሳሌህ አለ ቃሌህ የምትለው አለ ፍንዳታ አለ ግልጽ ነው። ሁሉም አለ። እንኳን አለም ፊራቅም አለ፣ ተብሊግ አለ። ግልጽ ነው አለ። ሀቂቅ የውሸቴን አለ ምላችሁ ግልጽ ነው። እያንዳንዱ ፊረቆችም ጭምር ነው ያለው። ባባ እያንዳንዱ ፊረቆች አሉ። ይህንን ሼክ መሐመድ ሰዒድ ረስላኒ ራሱ ዳዋ ሲያደርጉ ራሱ ኢኽዋን ለሆናችሁ ጂኒዎች ጭምር ብለዋ ዳዋ ያደረጉበት አጋጣሚ ግልጽ ነው እና እንዲህ አይነት ብዙ አለ فرقوش على إيه متاوك نجر نوال قال تعالى قل يا أيها الناس إني رسول الله إليكم جميعا نبي عليه الصلاة والسلام قالوا الله بل بلو أتشون وارلا قل بلح يا محمد يا نبي الله يا أيها الناس من تسوّجوا إني رسول الله إليكم جميعا بما يترون وما أرسلناك إلا كأفة للناس بشيرا ونذيرا أو ይህንንም አላቸው جمالتنا فللا በሌላ يا من إلى الله تبارك الذي نزل الفرقان على عبده ليكون للعالمين نذيرا أو آه، تبارك تباركون الذي يا نزل الفرقان فرقانا ያወረደው الله يتبارك هنا ተባረክ ለሰው አይወጣም ስም ተባረክ ሰው አይባልም ሙባረክ ነው የሚባለው ፍጽም ተባረክ ተብሎ ስም ለፍጡር አይሰጠም ነዘለ ልፉርቃነ ፉርቃንን ያወረደ ቁርአንን ማለት ነው አላ አብዲህ በባሪያው ላይ ሊየኩነ ልልዓለሚነ ለዓለማት ይሆን ዘንድ ነዲር አስጠንቃቂ ልዩነቱ ገብቷቸዋል ሙባረክ ማለት የተባረከ ነው የባረከው ተባረክ ግን በራሱ ግልጽ ነው የተቀደሰ የሆነ የተቀደሰ ሆነ የሚለው ራሱ አይገልጸውም። አማርኛው ጠባብ ነው። ይዘዋለ ጠባብ ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላላሉ። ሌላኛው እንግዲህ አልኢንስ ኢለል ኢንሲ ወልጂን ነው የተላኩት ብለናል። ሊልዓለም ዓለሚን ከዚህ በፊት ዓለምን ዲፋይን ሲደረግ አይታችኋል። ዓለም ማለት ኩሉ ማ ሲወላህ ወልዓለም ብላችኋል ኡሱሉ ሰላሳ ላይ ኡሱሉ ሰላሳ ላይ አለ ሌላኛው አላህ ስብሓንሁ ወተዓላ وإذ صرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين وإذ صرفنا ወደ አንተ ባመጣን ጊዜና ኢለይከ ነፈራ ምን አልጂን ከአጋንንት የሆኑ ምኖችን ቡድኖችን ጭፍራዎችን የስተሚዑን አልቁርአን ወደ አንተ ያመጣ ነው ምን የሆኑ ዘንድ ነው ቁርአንን ይሰሙ ዘንድ ትገስጻቸው ዘንድ ፈለማ ሐضሩሁ ልክ ነቢዩ ጋር የተጣዱ ጊዜና አዎ ቃሉ ብሎ አሉ አንሲቱ ዝንበሉ በሉ ዝም አሉ አንዳቸው እስቲ እንስማ ብለው አሉ ፈለማ ቁድያ ከዚያም ሲፈጸም ሲያበቃ አዳምጠው ማለት ነው ሲያበቃ ወለው ኢላ ቀውሚሂም ሙንዚሪን ወደ ህዝቦቻቸው አምነው ሲያበቁ ወደ ህዝቦቻቸው አስጠንቃቂ ሆኖ ምን አሉ ተጓዙ ይላል ወልአያት አንቀጻቶች አለቲ አንዘለሃ አላሁ አላህ ያወረዳቸው ማለት ነው አንዘለሃ አላሁ አላህ ያወረዳት على محمد بمحمد صلى الله عليه وسلم لي يا خطاب نققر لجميع الخلق لفطران باتك علي نققر ليت نيو فطر على جميع الخلق الجن والإنس لسوم لا قال انتم نو إذ كانت رسالة نبي عليه الصلاة والسلام ሰላም እኮ يا ያጠቃለለች ሆነች ነች للثقلين ሊልኢንስ ወልጅን አዎ ለሰውም ለአጋንንትም የሆነ ነው ጥሪያቸው وإن كان من أسباب نزول የመውረዱ ሰበብም ቢሆንም ማ كان موجودا في العرب በአረቦች ላይ በተገኘ ሰበብ ቢሆንም ቁርአን አንቀጹ የወረደው ለአበሾችም ይሰራል ግልጽ ነው አለ western ኡ ዓለም ላይ ለሚኖሩትም ይሆናል ግልጽ ነው ለሁሉም ግልጽ ነው ይመለከታል አፍሪካ ምድር ላይ ላለ ኤዥያ ውስጥ ላለ ለሁሉም ማለት ነው የሚመለከት ነው ማለት ነው ግልጽ ነው የትኛውንም ዓለም ነው فليس شيء من الآيات مختصة بالسبب በሰበብ የተነጠለ አንድ ምክንያት የለም አይ ይሄ አረቦችን ነው የሚመለከተው እኛን አይመለከትም የምትለው የቁርአን አንቀጽ የለም بالسبب المعين وليس شيء من الآيات مختصا بالسبب المعين ግልጽ ነው ተናጠል የሆነ ሰበብ ያለው የለም አለዚ ነዘለ ፊህ ቢትፋቅ ልሙስሊሚን ሙስሊሞች አንድ መሆኑበት አቋማቸው እንግዲህ ይህንን አረቦችን ነው ይህን ትናን የሚመለከተው የሚባል የለም ወለም የቁል አሐዱ ምን ልሙስሊሚነ ከሙስሊሞችም ያለ አንድም የለም ኢነ አያት ጠላቂ የጠላቅ እኮ አንቀጻቶች አዊ ዚሃሪ ወይም የዚሃር አንቀጾች አዊል ሊዓኒ ወይም የሊዓን አንቀጻቶች ጠላቅ ግልጽ ነው የፍቺ ነው አይደል ዚያር ማለት ደግሞ አንቲ ከዛህሪ ኡሚ አንቺ እንደ እናቴ ጀርባ ነሽ የፍቺ አይነት ነው አይደል እንደ ጀርባ ነሽ ማለት ግልጽ ነው ቅኔ ገለጻ ነው በቃ ከአንቺ ጋር መቼም ግንኙነት አላረግም እንደ እናቴ ነሽ ነው አብል ወይም መረጋገምም የመረጋገም ደግሞ አለ አይደለ ግልጽ ነው والخامسة أن غضب الله عليه ما يتبالى أه የመረጋገም ማለት ነው ምንድን ላይ ነው እንደዚህ በዝሙት ላይ አይደል ይረጋገማሉ ማለት ነው ግልጽ ነው ልጁ የኔ አይደለም የኔ ነው ምናምን እየተባባለ ብዙ ነገር ይኖራል ማለት ነው እንደዚህ አው ሐዲስ ሰሪቃ ወይም ደግሞ የመስረቅ ምን ሀድ ቅጣት እጅ መቆመጥ የሰረቀ ሰው ማለት ነው ምኑ ድረስ ኩዕ ድረስ ኩዕ ምንድን ነው ይባል በአማርኛ ምንድን ነው ይባል የለም አማርኛ ምን አለ ይሄ እንኳን የለውም በቃ አማርኛ ምንም የለውም ምንድን ነው የሚባል በአማርኛ ዟዟል ዟዟማ ብዙ ዟዟል ስማለው ረስቼው ነው እኔ ዛሬ ክርኔ ነው እሺ አላሜ ክርን እንዳትሉ እሺ ክርን አይደለም ክርን ክርኔት ነው ያለው ክርን ማለት ወደ ላይ ክርን ወይም ቅጭኔ የሚባለው ወደ ላይ ነው እቺ የመጀመሪያው መዳፋችንን አልፎ ያለው ምንድን ነው የሚባለው እ ክርንም ሆነ ክንድ ወደ ላይ ያለው ነው ወይም ቅጭኔ ይባላል። ይሄ እቺ ግን አንጓ ካልን አንጓ ከተባለ ብዙ አንጓ አለ ሰው ልጅ እንግዲህ አንጓን በለውና እንለፈው አላይ ያህል አደስ ሰሪቃ የምን ማለት የሰራቂ ወይም የሌባ ቅጣት እሱ ነው ይቆረጣል እጁ አይደለ ስለዚህ አረቦች የሚመለከት ነው እኛ እንቆረጥም የሚል የለም ግልጽ ሁሉም የሚመለከት ነው والمحاربين ተዋጊዎችንም በተመለከተ ያለ ቅጣት وغير ذلك يختص بالشخص المعين وغير ذلك يختص بالشخص المعين አለዚ አኮ የክተሱ የተነጠለ ነው ቢሸክስ ልሙአየን በአንድ ግለሰብ ምክንያት ብቻ የተነጠለ ጉዳይ ነው አለዚ ካነ ሰበቡ ኑዙል ልአያ ያንቀጹ ሲወርድ አንድን ግለሰብ ብቻ ነበር የሚመለከተው በእሱ ተንተርሶ ነው ህጉ የመጣው አይደል እንዴ አደል ቀስፍ አሁን በዝሙት ያነወረ የሚገረፈው ሰማንያ ጅራፍ እኮ ከማን ጋር ተያያዥነት አለ አይሻን በዝሙት ያሟት አይደል ከዛ በኋላ ግን አይ አይሻ የተገረፈው በቃ ተገርፏል እኛ ማይመለከተን የሚባል ነገር የለም ማለት ነው ወልመቅሱድ ሁና እዚህ ላይ እንግዲህ ዋናው ታርጌቱ ግቡ አላማው አነ ባዕዱ አያት ልቁርአን ከፊል የቁርአን አንቀጾች وإن كان سببه سبب بهم أمورا كانت في العرب በአረብ ምድር ላይ ከነበረው ጉዳይ አንጻር ተደንግጎ ቢሆንም ይላል ፈሑክሙ ልአያቲ የአንቀጻቱ ምን ድንጋጌ ፍርድ አሙን ምንድን ነው አለ ጥቅል ነው የተናወሉ ማ ተክተዲህ ልአያቱ አንቀጻቱ የምታስፈርደውን ሁላ ይይዛል የተናወል ማለት ማለት ይይዛል ይወስዳል ማለት ነው አልአያት ለፍظን ወማዕናን በለፍዝም ይሁን በጽንሰ ሀሳብ ነው ፊ አይ ነውዕን ካነ በየትኛውም አይነት ቢሆን ማለት ነው ወሙሐመድ ስለ ላሁ ለ ሰለም ቡዒተ ኢለ ልኢንስ ወልጅን ነቢዩ የተላኩት ወደ ሰውም ወደ አጋንንትም ስለሆነ ስለሆነ ፈዳዕወቱሁ ሰለ ላሁ ወሰለም ሻሚለቱን ጥሪያቸውም ጥቅል ነው ሊተቀለይን ለተቀለይኖች ማለት ነው አልኢንስ ወል ጅን ማለት ነው አላ እክትላፊ አጅናሲህም ጅንሳቸው ዝርያቸው የፈለገው አይነትም ቢሆን ፈላ ዩظኑ አነሁ ከሰ ልዓረበ ቢሑክሚን ምን ልአሕካሚ አስለን እንደው እንዲጠረጠርም እንደው እንዲታስብም የሚፈለግ አይደለም አረቦችም በዚህ ድንጋጌ ማለት ነው በመሰረቱ ነጥሏቸዋል ተብሎ ፈኢነማ አለቀ ልአሕካመ ቢስሚ ሙስሊሚን ሙስሊም በሚል ድንጋጌ ነው ፍርዱ የተንጠለጠለው ወካፊሪን ከሃዲ በሚልም ሙእሚንም ሙናፊቅም በርም ፋጅርም ሙሕሲንም ظالምን እየተባለ ነው ፍርዱ የተንጠለጠለው በዚህ ላይ ሁላ ነው ማለት ነው ፈላዕነቱላሂ አለ ዛሊሚን ነው እንጂ ምን ፈላዕነቱላሂ አለ አረብይን እያለ ነው የመጣው የለም ግልጽ ነው የድኹሉን አልጀነተ አልአረብ እየተባለ አይደለም የመጣው ሁሉም ግልጽ ነው አህካሞች ፍርዳቸው ድንጋጌም ሁሉም ማለት ነው ፍጻሜው ዛሊም ካፍር ሙእሚን ሙናፊቅ በር ፋጅር ሙሕሲን ዛሊም እያለ ነው የመጣው وغير ذلك من الأسماء المذكورة في القرآن والحديث وليس في القرآن ولا الحديث በቁርአን ሆነ በሐዲስ የለም ተኽሲሱ ልአረብ ቢሑክሚን በአንድም ድንጋጌ አረቦችን የነጠለበት አንድም ድንጋጌ አይገኝም ምን አሕካም ሸሪዓቲ ከሸሪዓ ድንጋጌዎች ውስጥ وإنما علق الأحكام بالصفات المؤثرة دنقاقيوشن يقلتو بمن عندنا على صفات مؤثرة قلتو على تتنو بمتفتر بونتش بحريم فيما يحبه الله وفيما يبغيدو تبلون بك يمي ودو يمي تلو تبلو إيه نو بك أفانو مالو فأمر بما يحبه الله الله عزز بك ولتين انه فردو الله ميودو يميتلا فأمر بما يحبه الله الله بميودو عززو ما نبي عليه الصلاة والسلام ودع إليه ودسم تتعرو بحسب الإمكان بس ما تشاتشونيتا ونهى ما يبغضه الله كم وكلكلو وحسم مادته وحسم نبي عليه الصلاة والسلام قطع ومنع مالته حسن مالته ቆረጡ ወይም ከለከሉ ማለት ነው። ማደተው ይህንን ማድ ማድ ማለት ገብታቸው ማድ ማድ ነው። ቢያስብል ካን በአመቻቸው መልኩ ማለት ነው። ይህንን የመጥፎ ነገር ማድን ማለት ነው። ነቢዩ ከለከሉ፣ ቆረጡት ማለት ነው። ለም የኹሰል አረብ ለም የኹሰል አረብ አረቦችም አልነጠሉም ቢነውኢን ሚን አንዋኢል አሕካም በአንዳቸውም ፍርድ ነቢዩ አለይሂ ሰላቱ ወሰላም አልነጠሉም ማንን አረቦችን ትንሽ ፈጠን እንበል ዋማ ከሳኢሱ ለቲ እክቱሰ ቢያ ዱነ ኡመት የሚለው ላይ እንድረስ እሺ ርዕስ ስለሆነ ነው ላኪን አለ ላኪን ነገር ግን ነዘለል ቁርአኑ ቢሊሳኒህም በአረቦች ልሳን የወረደው ቁርአን ወአግለቡሁ ነሰለ ቢሊሳኒን ቁረይሽ አብዛኛው እንደውም የወረደው አለ በቁረይሾች ልሳን ነው በእነሱ ለሕጃ ነው የወረደው ሊዐጅል ተብሊግ ይሄ የሆነው ከምን አንጻር ነው ከማድረስ አንጻር ነው ሊአነሁ በለገ ቀውመሁ ምክንያቱም ነቢዩ ለህዝቦቻቸው አድርሷል አወለም መጀመሪያ ثم بواسطتهم ከዚያም በእነሱ አማካይነት በለገ ሳኢረ الأمم ለተቀሩት ኡማ አድርሷል ነቢይ ዓለይሂ ሰላቱ ሰላም ወኡሚረ ቢተብሊግ ቀውሚህ ነቢዩ ዓለይሂ ሰላቱ ወሰላም አዎ አዘዙ ለህዝቦቻቸው መጀመሪያ ثم بتبليغ الأقرب فلا أقرب ከዚያ ደረጃ በደረጃ ነቢይ ዓለይሂ ሰላቱ ሰላም እንዲያደርሱ አዘዙ ከማ ኡሚረ ቢጂሃድ الأقرب فلا أقرب ነቢይ ዓለይሂ ሰላቱ ሰላም ትግል እንዲያደርጉ አዎ ደረጃ በደረጃ የቅርብ ዘመዶቻቸውን እንዲያዙ ታዘዋል ነቢዩ የሚያዘዙት ያው ነው የቅርብ ዘመዶቻቸውን እያሉ ማለት ነው وكما كان صلى الله عليه وسلم مبعوثا إلى الإنس ነቢዩ ዐለይሂ ሰላቱ ወሰላም እንደሆኑት ሁላ የተላኩ ወዴት ወደ ሰው ልጅ وهو مبعوث أيضا إلى الجن ወደ ጅንም የተላኩ ነቢይ ናቸው ፈቀድ ኢስተማዐል ጅኑ ሊቂራአቲሂ የነቢዩ عليه الصلاة والسلام ማለት ነው የቁርአን ማንበብን ሰማ ጅኒ ወወለው ከዚያም ዞሩ ሄዱ ኢላ ቀውሚም ወደ ህዝቦቻቸው ሚን ሙንዚሪን ምን ሆነው አስጠንቃቂ ከማ አክበረ አላሁ ዐዘ ወጀል ይህንን አላህ እንደተናገረው ወሃዛ ሙተፈቁን አለይህ በይነ ልሙስሊሚን በዑለማዎች መካከልም በሙስሊሞች መካከልም ልዩነት የለም ምን በሚለው ነቢዩ አጋንንቶችን ጥሪ አድርገውላቸዋል ወደሚለው ማለት ነው ወቀድ ዘከረ አላሁ ፊ ልቁርአኒ አላህ ስብሓን ወተዓላ ክስተቱን በቁርአን ላይ አውስቶታል ምን ኺጣብ ተቀለይኒ ኺጣቡ ምንድን ነው ንግግሩ ለሰውም ለጅን መሆኑን ማ ዩበይኑ ሀዘ ልአስሊ ይህንን መሰረት የሚያብራራለን ቀውሊህ ተዓላ የአላህ ስብሓን ወተዓላ ንግግር ይመስል يا معشر الجن والإنس ألم يأتكم رسل منكم ይባላሉ ጀሃነም ውስጥ ገብተው ሲነዱ ሲቃጠሉ ማለት ነው ያ ማዕሸር አልጂን ወልኢንሲ እናንተ የጋኔን ስብስቦች የሰው ስብስቦች ወይ አለም ያእቲኩም ሩሱሉን መልእክተኛ አልመጣላችሁም እንዴ ሚንኩም ከእናንተ የሆነ እንደው ዛሬ ላይ እንደዚህ የምትሆኑት ለምንድን ነው ሳትቀበሉ ያን ያንን አልፋችሁ ሁላ እዚህ ጀሃነም ውስጥ ትቃጠላላችሁ ይላል وأخبر الله عن الجن ስለ ጂኒዎች ደግሞ አላህ ተናገረ أنهم قالوا نسو እንዳሉ وأنا منا الصالحون ومنا دون ذلك كنا طرائك كددا وأنا አሉ እኛ እኮ አሉ ዋና ሚና ሳሊሑን ከኛ እኮ ሳሊሖች አሉ እኛ የምንለው ከኛ ሳሊሖች አሉ ወሚና ዱነ ዛሊክ ከኛ ደግሞ ከዚህ ውጭ የሆነም አለ ምን አለ ሳሊሕ ከመሆን ውጭ የሆነ አለ ጣሊሕ አለ ማለት ነው ኩና ነንኛ ጠራኢቀ ቂደዳ የተለያዩ መንገዶችን የምንጓዝ ነን ግልጽ ነው የተለያየ ግልጽ ነው فمنا من يأخذ طريق المستقيم ومنا من يتبع طريقا المشتتة ضالة ميزان ለማለት አይ መዛሂበን ሸታ የተለያየ አካሄድን የምንሄድንን ነው መዛሂብ አካሄዶችን ማለት ነው የምንሄድ ሙስሊሚነ ወኩፋር ማለት ነው በቃ ሌላው ሙስሊም ሆኖ የሚሄዳለ ኩፋር ሆኖ የሚሄዳለ ወአህሉ ሱና እ ወአህሉ ቢድዓ ቅድም ያልኩን ያመጣለ ግልጽ ነው አህሉ ቢድዓ ሆኖ የሚሄዳለ ወቃሉ ወአና ሚና ልሙስሊሙነ ወሚና ልቃሲጡነ ከኛ እኮ ሙስሊሞች አሉ ከኛ ደግሞ ቃሲጦች አሉ ቃሲጥ ማለት በዳዮች ማለት ነው ወልቃሲቱ አልጃኢር ይሄ ይላቸዋል። ጃኢር ማለት ምንድነው? በዳዮች ነው። ዩቃሉ ቀሰጠ ኢዛ ጃረ አምባገነን ወይም በዳይ ሲሆን ነው። ወአቅሰተ ግን ይኸው በዛ አጋጣሚ ቋንቋ ሊያስተምራችሁ ነው። እሺ አቅሰጠና ቀሰጠ የሚደባለቅበት ስላለ ብሎ ነው ፈውዛን እዚህ ጋር ያስቀመጡት። ዶክተር ፈውዛን እዚህ ያስቀመጡት ከዛ አንጻር አኺደሁ ወራአሁ ምን ኩል ሰው ወአቅሰተ ማለት ኢዛ አደለም فتاوي سيون مالت قال ቃለ الإسلام ابن تيمية شيخ الإسلام ابن تيمية ተይሚያ رحمه الله تعالى الله ይዘንላቸውና يجيب على الإنس يجيب على الإنسان بسول جلي ላይ أن يعلم يا ዘንድ أن الله أرسل محمدا صلى الله عليه وسلم الله سبحانه وتعالى محمد كاتشو إلى جميع الثقلين الإنس والجن ወደ ሰው ወደ ይላካቸው ወአውጀበ ዐለይሂም ልኢማኑ ቢህ በእሱም ማመንን አላህ ምን አድርጓል ግድ አድርጓል ወቢማ ጃአ ቢሂ እሳቸውን በመጡበት ምን ማለት ማመን ወጣዕቱ እሳቸውን መታዘዝ ወአን ዩሐሊሉ ማ ሐለለ አላሁ ወረሱሉሁ አላህና መልእክተኛው ሐላል ያሉትን ሐላል ብለው ይጓዙ ዘንድ ወዩሐሪሙ ማ ሐረመ አላሁ ወረሱለሁ አላህና መልእክተኛው ህርም ያደረጉትን ህርም ያደርጉ ዘንድ ወአዩጂቡ ማ አውጀበሁ አላሁ ወረሱሉህ አላህና መልእክተኛው ግድ ያስደረጉትን ነገር ግድ አድርገው ሊሄዱ ዘንድ ወዩሕቡ ማ አሐባ አሐበሁ አላሁ ወረሱሉህ አላህና መልእክተኛ የወደዱትን ሊወዱ ወየክረሁ ማ ከረሐሁ አላሁ ወረሱሉህ አላህና መልእክተኛ የጠሉትን ሊጠሉ ዋነ ኩለማ ቃመት وأن النوكو كل من قامت عليه الحجة النوكو ياندندو مرجا رجاب السلية قمبت حجة برسالة محمد صلى الله عليه وسلم فنبي عليه الصلاة والسلام مكنيات من الإنس كسوميون والجن كعقان فلم يؤمن به بساتشو سايامن مالتنا መረጃ በሱ ላይ የቆመበት ገብቷቸዋል። መረጃ የነቢዩ መልእክተኝነት ደርሶት በሳቸው ያላመነ እስተሐቀ ዕቃብ አላህ የአላህ ቅጣት በሱ ላይ የተረጋገጠ ነው። በሙሳ አምኛለሁ በኢሳ ቢል ምንም ትርጉም የለውም። ከማ የስተሒኩሁ አምሳሉ የእሱ አምሳዮች እንደሚገባቸው ሚነል ካፊሪን አለዚነ ቡዒሰ ኢለይሂም ረሱል መልእክተኞች ወደ እሱ ተልከው አሻፈረኝ ያሉት እንደሚቀጡት ይህም የዚሁ እጣ ፈንታ ይሄ ነው አለ ወሃዳ አገሉን ይህ ወሃዳ አስሎን ይህ መሰረት ሙተፈቁን አለይህ በእሱ ላይ አንድ የሆኑበት በይነ ሰሓበቲ ወታቢዒን በሰሓቦችና በታቢዕዮች መካከል አንድ አቋማቸው ነው ለሁም ብኢሕሳኒን እነሱንም በመልካም የተከተለ ወአይመቱ ልሙስሊሚን የሙስሊም ማለት ነው መሪዎች ሊቃውንቶች ወሳኢሩ ጠዋኢፍ ልሙስሊሚን ሌሎችም ማለት ነው የኢስላም ቡድኖች አህሉ ሱናቲ ወልጀማዓ የሄዱበት አቋማቸው ነው ወገይሩሁም ረዲየላሁ ዐንሁም አጅመዒን አላህ ከሁሉ መልካም ስራቸውን ይውደድላቸው ይላል ومن خصائصه صلى الله عليه وسلم القرآن العظيم ነቢዩ አለይሂ ሰላቱ ወሰላም ከተነጠሉበት ለየት ካለ ስጦታ ውስጥ ቁርአን ነው። ቁርአን እንዴት ሌሎችስ ተውራት ተሰጥቶታል ለሙሳ፣ እንጅል ተሰጥቶታል ለዒሳ፣ ዘቡር ተሰጥቶታል ለዳውድ። ይኸው እሱም ለራሳቸው ከሳኢስ ነው ሊል ይችላል። ቁርአን ግን ከሌላው ለየት ይላል። ከነዚህ ሁላ ወሙሃይሚንን አለይህ በሁሉም ላይ ምንድነው ተቆጣጣሪ ነው። ግልጽ ነው። ደግሞ በተጨማሪ አለዚ አድዓነ አቀረ ማለት ነው። ያ እኮ ያረጋገጡት ነው። ሊኢዕጃጅህ ተቀላኒ ለማ ለቁርአን ሰውም አጋንንትም ያረጋገጠለት ነው። በቃ እጅ የሰጡት ግልጽ ነው። ታላቅ ቃል ነው ብለው ማለት ነው። አዝዓነ ማለት አቀረ ማለት ነው። ወአሕጀመ የተሰበሰቡበት ነው። ሰብሰብ ያሉት ራሳቸውን ያቀቡ ናቸው። አን ሙዓረደቲሂ ቁርአንን ምን ከማለት ከመቃረን ማለት ነው። ማን ካልክ مصاقع الإنس والجن مصاقع الإنس والجن مصاقع الإنس والجان ነው የሚለው አይደል? مصاقع والجان ማለት ማለት ነው። مصاقع ማለት مصقاع ከሚለው ቋንቋ ነው የመጣው። በቋንቋ بليغ ወይም ذو فصاحة ማለት ነው። በጣም የቋንቋ ኪሎት ያለው ሰው ማለት ነው። ግልጽ ነው። እነዛ ካጋንንትም የቋንቋ ርቀት የቋንቋ ምን ምጥቀት አለን ያሉትን ቁርአንን ከመቃወም ራሳቸውን የሰበሰቡበት ነው። መሳቂያ ማለት ፈሲሆች፣ በሊጎች ማለት ዋዕተረፈ ያረጋገጡትም ነው ቢልዓጅዚ እነሱ እንደሚሳናቸው عن الإتيان ቁርአንን የመሰለ ማምጣት የአክሰሪ ሱረት ሚምስሊሂ አጠር ያለችን ሱራ እንኳን ማምጣት እንደማይችሉ ሱራ ማምጣት እንደማይችሉ أهل الفصاحة የምን ባለቤቶች የፈሳሐ የንግግር ጥበት ባለቤቶች والبلاغة እንዲሁም የበላጋ ግልጽ የመናገር ችሎታ ባለቤቶች ሚንሳኢሪል ሳኢሪል አድያን ከሌላ እምነት ተከታዮችም ቢሆኑ እረ እኛ አንችልም ቁርአን የሚመስል የለም ብለው እጅ እግራቸውን የሰጡት አዎ ራሳቸውን ያቀቡበት የሆነ የአላህ ቃል ነው ስለዚህ ቁርአን ራሱ ኸሳኢሳቸው ነው ነቢ አለ ሰላት ሰላም ወሚን ኸሳኢስይ ነብዩን ከሚነጠሉበት ማለት ነው ልዩ ማለት ነው መለዮ አልሚዕራጅ ኢለ ሰማዋት ልዑላ ነቢዩ አለይሂ ሰላት ወሰላም ሚዕራጅ ማድረጋቸው ግልጽ ነው ከበይተል መቅደስ እስከ ስንት ሰባት ሰማይን አቋርጠው የሄዱበት ጉዞ ሚዕራጅ ነው አይደል? ኢስራ ከተባለስ ከመካ እስከ በይተል መቅደስ ያደረጉት ጉዞ إلى سدرة المنتهى ነብዩ ማለት ነው إلى السماوات العلى እስከ ሰባተኛው ሰማይ ተጉዘው ኢላ ሲድረቲል ሙንታሃ ጉዟቸውን አደረጉ። ሲድረቱል ሙንታሃ ማለት ሰባተኛው ሰማይ ላይ የምትገኝ ዛፍ ነች። የንተሂ ሙንታሃ የተባለችው የሁሉም ነገር ማብቂያ ነች። አንዳንዶች የእውቀት ማብቂያ ነች ይላሉ። የሰው ልጅ እውቀት በቃ እስከዛ ድረስ ብቻ ነው የሚያውቀው። ሊያውቅ ይችላል አላህ ከነገረውም። ከዛ በላይ ያለውን ግን ማወቅ አይችልም ይላል። ሌሎቹ ደግሞ ሲድረቱል ሙንተሃ ማለት በቃ ሁሉም ነገር የዱንያ ነገር የሚደርሰው እስከዛ ድረስ ከዛ በላይ መወጣጣት አይችልም። ግልጽ ነው። ነቢዩም እስከዛ ድረስ ነው የተጓዙት፣ ከዛ በላይ አልሄዱም። ኢላ ሙስተዋ ነቢዩ አለይሂ ሰላቱ ሰላም ወደ ተጓዙ ኢላ ሙስተዋ እስከ ሙስተዋ ድረስ ነው የሄዱት። ሙስተዋ ማለት ምን ማለት ከፍ ብለው እስቲወጡ ድረስ ማለት ነው። ሰባት ሰማይን አቋርጠው ማለት ነው። ሰሚያ ይዟቸው ሄዶ ከዛ በኋላ ሰባት ሰማይ ድረስ ነው እንደውም የወሰዳቸው ማ ጅብሪል። ከዛ ከዚህ በኋላ ያለውን እኔ መጓዝ አልችልም። በዛ አንተ እንግዲህ ተጓዝ አላቸው። ከዛ ምን አለ ኢላ ሙስተዋ ሰሚያ ሰሙ ፊሂ ሰሚያ ሰሙ ፊሂ በዛ ውስጥ በዛ ጉዟቸው ላይ ሚዕራጅ ላይ ሰሪፈል አቅላም አቅላሞችን ሰሪፍ ሰምተዋል ነብዩ ሰሪፈል አቅላም ማለት የሚጻፈውን ቀለም አቅዳሮችን ቀደርን የሚጻፈውን የቀለሙን ድምፅ ስጽፍ አለ አይደል ብር እስቲ አሁን እናንተ ዝም ብትሉ የሆነ ነገር ብጽፍ ይሰማል የሆነ ሲያርፍ የለም የሚሰማው ነገር አለ የዛን ድምፅ ሰምቷል ነብዩ አለይሂ ሰላቱ ወሰላም ፈካነ ነበረ ከመቅረባቸው የተነሳ ቃበ ሰይኒ አንዳንዶቹ ይህንን ደሚሩን ቁርአን ላይ ያለውን ወደ ጅብሪል የሚያረጉ አሉ ሌሎቹ ሲድረቱል ሙንተሃን ነው ግልጽ ነው ይላሉ አላያህል እንግዲህ ሙአሊፉ እንደው ወደ ሲድረቱል ሙንተሃ ያደረጉ ነው የሚመስሉት ፈካነ ነበረ ቃበ ቀውሰይኒ የሁለት ቀውስ ማለት ነው ቃብ ቃብ ማለት ሚቅዳር ማለት ነው እሺ የሁለት ቀውስ ልክ ነበረ። ቀውስ ማለት ማለት ነው። ቀውስ ማለት በአረብኛው ምን ማለት ነው? ደጋ ደጋን ታውቃላችሁ? የቀስት መወርወሪያ ቀስት ሲወረወር እሱ ርቀቱ የለም። የሁለት ቀስት ርቀት ነበረ፣ ቅርበቱ በጣም ለማሳይ አረቦች በዚህ ነው የሚናገሩ። ቃበ ቀውሰይን ነበሩ እኮ ሲባል ምን ማለት ነው? በጣም ቅርብ ለማለት ነው። ግልጽ የሁለት ቀስት ርቀት በመካከል ያለች የለች የምትወረወሯ የዛን ያክል ማለት ነው። ቀውሰይን አው አድና እንደውም ቁርአን ላይ እንዳለው ነው። ቃበ ቀውሰይን አው አድና ነው። ከዛም ያነሰ ያክል ቀርቦ ነበረ። ለምን ለሲድረቱል ሙንተሃ ነው እንግዲህ የመለሱት። ወደ አላህም ነው የሚመልሳለ፣ ወደ ጅብሪልም ይመልሳለ። ይህ እንደሚሆን ማለት ነው። ወደ ጅብሪል ነው። እንደውም ማቀ የነበረው ደግሞ ወደ ሲድረቱል ሙንተሃ መልሷል ማለት ነው ግልጽ ነው በጣም ቀርቦ ነበር ሌሎቹ ደግሞ እንግዲህ ወደ አላህ የሚመልሱ ይኖራሉ አላህ نعم وأما خصائص التي اختص بها دون أمته ملون إن شاء الله حديث الرسولون نجا نجمرنا هذا وصلى الله على نبينا محمد وعلى آله وصحبه وسلم